ቸው ጨለማ ምላሳቸው ይናገራል እንጂ ውሸታሞች መሆናቸው አላህ እየመሰከረ ነው አለ ከዛ በኋላ መጥተው ያ ረሱላላህ እኛ በአንተ እናምናለን አይደለም ያሉት መተው ጊዜ አስር ጊዜ አምሳ ጊዜ ማሉ ለምንድን ነው የማሉ ወንድሞች ሙናፊቅ ሁል ጊዜ ይምላል ሙናፊቅ ሁል ጊዜ ይጮኋል ይምላል ለምን መሰለ ነገሩ እንዳይገለጽለትን እንዳይገለጥበትና ነገሩ እንዳይከሸፍበት ሁለተኛ ከተከሸፈበት የሞት ቅጣት ይፈረድበታል ገንዘቡ ይወረሳል ለዚህ ከዚህ ለመዳን ይምሉ ነበር يقول سبحانه وتعالى በሁለተኛው አያ اتخذوا አይማናሁም ጁና ጁና ማለት አንድ የጦር ሰው የጦር የጦርነት ትጥቅ ነው በዚህ በደረትህ ላይ የምትይዘው ተወርዋሪ ኩናትና ጦር ሲመጣ የሚከላከልልህ ነው አሁን ደግሞ በማላ አድርገው ከችግሩ እንዲያመልጡ በአላህ መማል የነሱን ጁና አደረጉት ጁና መከላከያ ማለት ነው እተኸዙ አይማነሁም ጁነተን ለምሳሌ አንድ ሰው መጥቶ ወንድምህን ይሰድባል ከዛ በኋላ ትከሰውና አልሰደብኩም ብሎ ያኒ እንዳይፈረድበት ይምላል ይህ መማል መከላከያ ያደርገዋል እነዚህ እንደዚህ ያደርጉ ነበር اتخذ አይማነሁም አይማነሁም ማለት ማላቸው ማለት ነው የሚሉት ጁነተን ፈሰዱ عن سبيل እነሱ ብቻ አይደለም ከዲን የራቁ ከሀቅ የራቁ እነሱ እነሱ ብቻ ቢሆን እንኳ ጥሩ እንትን ጉዳት አልነበረው ግን ከእስልምና መውጣትና ነቢዩን መክዳት ይጋብዙ ነበር ብዙ ሰው ይረዱ ነበር ብዙ ሰሓባዎቹ በጣም ያወሰውሰዋቸውና መጥፎ ምክር እየሰጡ ያኒ ላ ቱንፊቁ አላ መን ዕንደ ላህ ሓታ የንፈዱ ያኒ ለነዚህ ከመካ የመጡ መሐመድና ባለደረቦቹ አታብልዋቸው ምንም ነገር አትርዷቸው እስከሚባረሩ ምናም ብለው እነዚህ ሙናፊቆች ራሳቸውን ብቻ አልጠፉም በሰው ለማጥፋት ብዙ ይጥሩ ነበር يقول سبحانه وتعالى فصدوا صدوا من مالت نود وجه بالصد فصدوا يعني يهيدان بر زقوا مالت لمن بزو سو وده هيدان دايما تاي ميزاقو تينبرو ميكلا كلو تنبرو نسو فصدوا عن سبيل الله إنهم ساء ما كانوا يعملون أي سراتشو بتأم بالجنان كفو لغير يمولانا وسرائم يسروا تينبرو إلان ይህ ነገር ነቢያችን አላህ ስብሓን ወተዓላ ታሕሊል ሲያመጣ ታሕሊል ማለት ምክንያት ሲገልጸ ምን አለ ذلك بأنهم آمنوا መጀመሪያ እንደ ሙእሚኒን ሆነው እስልምና ውስጥ ገቡ ተቀበሉት ማለት ثم كفروا ከዛ እንዴት ነው እንደዚህ ሆነው ትናንት ባለፈው ሳምንት ተናግሬ ነበር ነቢያችን ስ ሰለም ከመካ ተሰደው ሲመጡ በዛ ወር በዛ ጊዜ عبد الله بن أبي بن ሰሉል هذا رئيس المنافقين የመዲና እና የአካባቢዋ ሰዎች በሙሉ መዲና በዛ ጊዜ መዲና የራስዋ መንግስት ነበራት አህል መዲና የራሳቸው መንግስት ነበራቸው ከመካ ምንም ግንኙነት አልነበረው መጀመሪያ ርቀታቸው አራት መቶ ኪሎ ሜትር ነው ከመካ ወደ መዲና እስከ አራት መቶ ኪሎ እንዲያውም ይርቃል ከዛ ስለዚህ ይህቺ መንግስት ነች የመካ መንግስት ሌላ ነው የየመን መንግስት ሌላ ነው እና መዲና የራስዋ መንግስት ነበረ አሁን ምን ይዘጋጁ ነበር የመዲና ሰዎች አክሊል ወይም በወርቅ የተሰራ ዘውድ ሰርተው አብዱላህ ብን ኡበይ ብኒ ሰሉል የመዲናና የአካባቢዋ ንጉስ እንዲያረጉት እየተዘጋጁ ነቢያችን ስ ሰለም ብርሃን ይዞ ከመካ መጡ አሁን ሆዱን ቁርጥ አለ እንግዲህ አብዱላህ ብን ኡበይ በሕስድና በቅናት በምቀኝነት ተበላ ስለዚህ ሙሐመድን ማጥፋት አለበት እንደዚህ ነው ያስበው መሐመድን ማጥፋት አለብኝ ምክንያቱም የእኔ ክብር ያፈረሰው እሱ ነው አለ ነቢያችን ሳ ሰለም እሱ ክብር ለማጥፋት አልመጡም ንቡዋ ሪሳላ ይዘው ነው የመጡ የመዲና ሰዎች ከጨለማ ወደ ብርሃን እንዲያስገቡ ነው የመጡ እሱ ግን በሌላ ተረጎመውና ከዛ በኋላ ከንግስነቱ ስለ ሙራዱን እና ፍላጎቱን ስላላገኘ ይህን አይነት ተንኮል አሰበ ማለት ነው ذلك بأنهم آمنوا መጀመሪያ ነቢያችን ሲመጡ እስልምናን ተቀበለ ላኪን ብርሃኑ ዝናውና ትልቅነቱ ሁሉ ነገር ወደ ነቢያችን ሲዘነብል የመዲና ሰዎች በሙሉ ነቢያችን ብለው ስላቀፏቸው ثم ከፈሩ ከእስልምና ወጣ ግን ከእስልምና ሲወጣ በልቡ ነው የወጣው እንጂ በአካሉማ ይሰግዳል ይጾማል እንትን ثم كفروا الله من أدرج فطبع على قلوبهم فهم لا يفقهون እስከሚሞት ድረስ አብዱላህ ብን ኡበይ ብን ሰሉል እስከሚሞት ድረስ ቅንጣት ኢማን እንደማያምንና ወደ እስልምና እንደማይመለስ አላህ ስብሓ ታላ ትልቅ ማህተም አደረገበት በልቡ ጡቢዐ አላ ቁሉብህም ያኒ ልቡ ዘጋው አላሁማ ያ ረቢ ላ ተጥባዕ አላ ቁሉቢና ያ ረብ አሚን በሉ ወንድሞች ወላሂ አላህ ከተቆጣ አላህ ከጠላህ በሽታ ድህነት አይደለም የሚያመጣው እኔ አንዳንድ ጊዜ ሻይ የጠጣሁ ቁጭ ብዬ ተፈኩር አደርጋለሁ ወንድሞች ወላህ አልዓዚም እንደ ተፈኩር ዒባዳ የለም ነው ምለው ይኔ ምክንያቱም ተፈኩር ካደረክ ብዙ ነገር ታተርፋለህ እኔ እውነት ነው በቀን አምስት ደቂቃ አለችኝ ሻይ የጠጣሁ ተፈከር አሁን ምን ላለሁ አላህ ስብሓን ወተዓላ አይታወቅህም እኳ ከጠላህ ገንዘብ አይደለም የማይሰጥህ ድሃ አይደለም የሚያረግህ ወይም ደግሞ በበሽታ አይደለም በላ የሚያወርድብህ በል ብልዓክስ ከዚህ አንጻር ሀብታሞች ብናያቸው በአለም ያሉ ሀብታሞች አብዛኞቻቸው ካፊሮች ናቸው በአሜሪካ በአውሮፓ በአውስትራሊያ በካናዳ በነጭ ሀገሮችና በኤዥያ በህንድ ሀገር ምናምን ያሉ ትላልቅ ሚሊዮነርስ ካፊሮች ናቸው በአላህ የሚያሾፍና በዲን የሚቀልድ ሰው አብዛኞቹ ገንዘብ ያላቸው ናቸው ደግሞ በጤና ከፍተኛ ጤና ያላቸው አላህ ሚዛኑ በላኡ በዚህ አይደለም ላኪን በጣም ከተቆጣበ ወንድሞች እኔ እውነቴ ነው ሰውነቴ እንቀጠቀጣል ይችን ነገር ስሰማ ይችን ነገር እዚህ ላይ ስደርስ አላህ ከጠላህ የጥበዑ አላ ቀልቢክ ላ ሐውለ ወላ ቁወተ ኢላ ቢላህ يطبع على قلبك لبه زقت يا كذا كالله فرته انبا عند تبتها انبا توردم كذا بخلا لبه قرآن سي سماء من ما ينكسا كسم يا نبيات نبياتشن هيوتنا يا جنة يا جهنب ونيتا ست سماء من ما يمسلهم لا إله إلا الله لبه عند مهتم كودك أبت الله سبحانه وتعالى يقول سبحانه وتعالى في سورة البقرة إن الذين كفروا سواء عليهم أأنذرتهم أم لم تنذرهم لا يؤمنون ليش ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم إذا الله سبحانه وتعالى والله العظيم ፈለገ ያሳምመኝ ከፈለገ ይቆራርጠኝ ከፈለገ ድሃ ያድርገኝ ከፈለገ ኢንሻአላህ ጅብ ይብላኝ ከፈለገ አራዊት መጥተው ብትክትክ ጥቅጥቅ አድርጎ ይብሉኝ ላኪን ላ የጥበዑ ዓላ ቀልቢ በልቤ ቅንጣት የምታህል ሽርክና ኒፋቅ አያምጣብኝ አላህ ስብሓን ታላ ቁሉ አሚን ወንድሞች ከዚህ የበለጠ ዱዓ የለም አላህ ከዚህ ነጃ ይበለን ሌላ ግን እንደዚህ አታርግ አንለውም አላህ ስብሓን ታላ ካሳመመህ ያ ረቢ እልጡፍ ቢ አንተ እንድታመም ነው የፈረድከው አው እዘንልኝ ነው ምንለው ላኪን የጥበዑ አላ ቀልቢክ ወላህ አልዓዚም አላህ እንደዚህ እንዲያደረግ አንወድም በጣም اتخذوا أيمانهم جنة فصدوا عن سبيل الله የጀናን መንገድ የዘጉ ናቸው ኢነሁም ሳአ ማ ካኑ ያዕመሉን ذلك بأنهم آمنوا مجمريا ثم كفروا فطبع على قلوبهم فهم لا يفقهون ምን ማለት ነው ላ የፍቀሁን ቁርአን ብትቀራለት አይገባው ሊገባውም አይፈልግም ሀዲት ብታነብለት በል ነቢያችን ሳ ሰለም በቀን አስር ጊዜ ያያቸው ነበር ይህ ሙናፍቅ ከሳቸው ጋር ነበር በመዲና አብረው ነው ሰላት ሲሰግዱ አብረው ነው ጂሃድ ሲሰግዱ አብሮ ነው ምና አብረው በመዲና እየኖረ ላይፍቃ አይገባውም ተዘጋ ልቡ ተዘጋ ወንድሞች ወላ ስንት ወንድሞች አሉን ያሳዝናሉ ስገድ ብትለው እምቢ ይላል ረባ ከሐጅ አረግ ምንም አይመስለውም ረባ ከሪባ አትብላ ዚና አታረግ መጠጥተው ብትለው እንደ ዘፈን ነው የሚያየው ሊአነሁ ሙምኪን አላሁ ጠበዐ ፊ ቀልቢሂ በዚህ አይነት ከዚህ አዱንያ ይሄዳል ማለት ነው የሙናፊቆች ጉዳይ ወንድሞች አላህ ምን አብዛኞቹ አሉ ዑለማዎቹ ሙናፊቅ ከሆነ አብዛኞቹ አላህ ፈልጎ እኮ ነው። መልክ አላቸው፣ ውበት አላቸው፣ ጉርምስና አላቸው፣ ጥሩ ነው የሚለብሱ አብዛኞቹ። ሁሉም ሳንል አብዛኞቹ ሙናፊቆች እንደዚህ ናቸው። ሀብት አላቸው። አብዱላህ ብን ኡበይ ብን ሰሉል ይህ ረኢስ ልሙናፊቂን በጣም ውበት ነበረው አሉ። እንዲያውም በመዲና በውበቱ የተወደደ አክሊል ወይም ደግሞ የራስ ዘውድ ሲያስቀሙጥለት በቃ እውነተኛ ንጉስ ነው የሚመስለው ነበር። ላኪን ድርጊቱ ጠብዓ ነቢያችን ከመምጣታቸው በፊት ድርጊቱ በጣም መጥፎ ነው የነበረው በጣም ታውቃላችሁ ከሚያደርገው ንግድ ምን ነበር ንግዱ በምንዝርና ይነግድ ነበር ለምሳሌ አስር ምርጥ የሆኑ ቆንጆ ቆንጆ ልጆች ያመጣና ከዛም ከዛም ከዛም ይሰበስብና ለእያንዳንዷ ቤት ይከፍትላታል ከዛ በኋላ ቀንና ሌሊት ዝሙት ስታደርግ ቤት ከፍታ በቃ ማንኛው መጥቶ ዝሙት ያደርጋል። ከዛ ገንዘቡ ማታ ማታ ሄዶ ይሰበስባል፣ ለነሱ ደሞዝ ይሰጣቸዋል። ንግድ ቤቱ እንደዚህ ነበር። እሱ አብዱላህ ብን ኡበይ ብን ሰሉል ሱቅ ጨውና ሽንኳር ከመክፈት የስኳርና የስጋ ምናምን ከመክፈት የምንዝርና ቤት ከፍቶ በዚህ አይነት ይስተዳደር ነበር። ግን ይህ ሁሉ ሆኖ በሽርክ ስለነበሩ ይህ ነገር እንደ መጥፎ ነገር ብዙ አያስቡም ነበር አላ ኩል ሓል ወኢዛ ረአይተሁም አለ አላ ስብን ታላ አይ እነዚህ ሙናፊቆች ስታያቸው ቱዕጂቡከ አጅሳሙሁም ውበታቸው መልካቸው አለባበሳቸው በጣም ያስጓጓሉ ደስ ነው የሚሉ ይላል ወእን የቁሉ ሲናገሩ ኢማናቸውና ቃላቸውና አነጋገራቸው ግን ተስማዕ ሊቀውልህም ከአነሁም ሁሹቡን ሙሰነዳ ሁሹቡ ሙሰነዳ ናዓም ሁሹብ ጀምዕ ኸሸብ ያኒ ብትር ወይም እንጨት ማለት ነው አንድ እንጨት አምጥተ በመሬት ላይ ብታስቆመው አይቆምም የፈለገውን እንጨት ቢሆን አምጥተ አይቆምም ወደ ቀኝ ወደ ግራ ወደ ፊት ወደ ኋላ ነው የሚወድቀው አይደለም ላኪን ግድግዳ ላይ ካስጠጋኸው ይቆማል ማስጠጊያ ስላለው ማለት ነው እነዚህ ሰዎች ደግሞ ከአነው ልክ እንደ እንጨት ያኒ ደጋፊ የሌለው እንጨት እንደዚህ ናቸው ሁል ጊዜ ሲንቀጠቀጡ ሲፈሩ ምናምን ለምንድን ነው የሚፈሩ يقول سبحانه وتعالى كأنهم خشب مسندة يحسبون كل صيحة عليهم سبحان الله ነቢያችን ስ ሰለም በመዲና ሆነው ስለ አንዳንድ ነገር ሲናገሩ ለእኛ እኮ ነው ዛሬ ምንድን ነው እንዴ ሰዎች አሉ የሞት ቁጣት የተፈረዱ እረ እኔ ነኝ ሁሉ እኮ ነው ሙናፊቅ የሆነው እኔ እኮ ነኝ ነቢያችን አንድ ነገር እንደ አሽሙር አሽሙር እንኳን መጥፎ ቃል ነው ግን ምን ይላሉ ማባሉ ቀውሙን ምንድን ነው አንዳንድ ሰዎች እንደዚህ እንደዚህ የሚያደርጉ ለምንድን ነው ሲሉ ለእኛ እኮ ነው ይላሉ ነቢያችን ዛሬ ሁጥባ ሲያደርጉ በጣም ተቆጦ ነው የተናገሩ ተቆጦ ነው የተናገሩ ሲባል ለእኛ ነው እኛ በእኛ እኮ ነው የተቆጡ ይላሉ ማንኛውም ነገር ሲነገር እኛ ነን ለእኛ እኮ ነው ሁል ጊዜ እፎይታ ጥሞና የሌለው ህይወት ያሳልፋሉ ገብታችኋል ወደሞች አይጫ ከአነሁም ኹሹብ ሙሰነድ አንድ እንጨት ራሱ የማይቆም ወደ ቀኝ ወደ ግራ የሚወድቅ ለምንድን ነው የሚወድቁና የሚንቀጠቀጡ እንትኑ ያሕሰቡን ኩለ ሰይሓ ሰይሓ ማለት ማንኛውም ነገር ነቢያችን ሲቆጡ አቡበከር ሲቆጣ አንድ ነገር መጥፎ ነገር አዋጅ ሲደረግ ሁሉ ለእኛ እኮ ነው እኛ ኮነን ጠፋን ጉዳችን ወጣ ይላሉ ያሕሰቡነ ኩላ ሰይሐትን አለይህም ከዛ በኋላ ውሳኔ ሰጠ አላህ ስብሓን ታላ እነዚህ ሙናፍቆች ሁሙ ልአድው ደንበኛ የሆነ ጠላት ሙናፊቅ ነው አሉ እና መቶ በመቶ ሰርቲፊኬት የያዘ አድው ሙናፊቅ ነው ሁሙል አድው ፈሕዘርሁም አላህ ስብሓን ወተዓላ አነጋገሩ ረቃቅ አነጋገር ነው very ምን ልበላችሁ ደቃቅ ነገር ማለቴ ግደላቸው አላለም አላህ ስብሓን ታላ ምክንያቱም ነቢያችን ሊገድሉ አይችሉም ሙናፊቅ ሊገድሉ አይችሉም መጀመሪያ ሙናፊቅ መሆኑን ማንም ሰው አያውቀውም አላህ ብቻ ነው የሚያውቀው ሁለተኛ ሙናፊቅ አላህ ግደለው ካልተባለ አይገደልም ካፊርም ራሱ ካፊርም አላህ የሞት ቅጣት ካልፈረደ ወይም በነቢያችን ካልተፈረደበት አይገደልም ሙናፊቅም ካፊርም አይገደልም አገኘሁት ብላ አትገድለውም ላኪን ምን አለ ተጠንቀቅለት አሉ ሁም ልአድው ፋሕዘርሁም ከዛ ምን አለ የአላህን ቁጣና እርግማን አወረደበት ቃተለሁም ላህ አላህ ይልዓናቸው አላህ ከራሕመቱ ያባራቸው አላህ የእነሱን ጠላት ይሁን ከአላህ ጦርነት ያንሱ የሁሉ ነገር የምንለው በዚህ ቃተለሁም ላህ በዛ ትገባለች ቃተለ ከአላህ ካልከው አንዱ ረገምከው መጥፎ ነገር ባንተ ይስፈን ባንተ ይድረስ ማለት ነው ቃተለሁም ላህ አና ዩእፈኩን ከይፈ ይወሻሉ እንዴት ይዋሻሉ? እንዴት እንዴት ነው እውነት ነገር ውሸት አድርጎ ያስቀምጡታል? እና ሙናፊቅ ውሸታም ነው፣ ባለጌ ነው፣ ልቡ ጨለማ ነው፣ ምላሱ አሰል ነው። ይህን ስለሆነ ፈሕዘርሁም ይህ ነገር ወንድሞች ለነቢያችን ብቻ አይደለም፣ ለእኛ እኮ ነው። ለእኛ እኮ ነው። አንድ ስብሰባ ታደርጋለህ አይደለም? የዲን ስብሰባ አንተ ልብህ ከፍተህ ልብህ ደረትህ ከፍተህ አትናገር እዛ ውስጥ አንዳንድ ሰዎች ሊኖሩ ይችላሉ ነገሩ ወደ መንግስት ያደርሱታል ነገሩ ወደ ጠላት ያደርሱታል ነገሩ ራሱ ጥልፍልፍ አድርገው አንድ ተንኮል ያስባሉ በዛ ስብሰባ አንተ ገር አትሁን ሁሉ ነገር አትመን ገር ሆነ ሁሉ ነገር እንዳንተ አታስብ ወንድሞች ቃተለሁም ላህ ቃተለሁም ላህ كأنهم خشوع قاتلهم الله نعم هم العدو عدو عدو فاحذرهم تتنكك اللاتشو قاتلهم الله أن يؤفكون إذن ወንድሞች ሙናፊቆች እስከ ቅያማ ቀን አሉ በነቢያችን ስ ሰለም ነበሩ አለቀ አይባልም ኩሉ ሙናፊቅ መውጁድ ፊ ኩሉ ዘመን ወፊ ኩሉ ዓስር ወፊ ኩሉ በሁሉ ህብረተሰብ በሁሉ ዘመን ሙናፊቅ የሌለበት ዘመንና ህብረተሰብ የለም ይህን እንደ አንድ ትልቅ ምሰሶ ውሰዱት ወንድሞች አሁን ከጠላቶች ሆኖ ያኔ የሚጨማለቁ ሰዎች ሙናፊቆች አይደሉም እስላሞች ተሰብስበው አንድ ቁም ነገር ሲያስቡ ገና ገና ነገሩ ገና እንትን በስምምነት ሳይደርስ ነገሩ በመንግስት ውስጥ ታገኘዋለህ ወሬው አይደለም እንዴ ወንድሞች? አቡ አኒስ ኡስታዝ ኑር ሐሰን የምለው ነገር እውነት አይደለም? እስላሞች ተሰብስበው ለአንድ ትልቅ ቁም ነገር እስልምናን ወደ ላይ የሚያደርግ ነገር ሲወያዩ በምስጢር ሲወያዩ ገና ከዛ መጅልስ ሲወጡ እስከ አንድ ሰዓት በኋላ በመጅልሱ የተነገረው ነገር በመንግስት ውስጥ ታገኘዋለህ። ማን ነው ሙናፊቅ ነው ሙናፊቅ ነው ካንተ ይሰግዳል ካንተ ይጾማል ኢዘን አላህ ስብን ታላ እንደዚህ አለ አሁን ይህ መጥፎ ነገር ሰርተው አብዱላህ ብን ኡበይ ብን ሰሉል ይህ ተሳድበው ይህ የኩፍር ነገር ስራ አድርገው በመጨረሻ واحد اسمه عبادة بن الصامت أو سعد بن عبادة عنده سعد, سعد بن عبادة يمدينا صحابي نو አብዱላህ እብን ኡበይ የምትሰሉ ደግሞ የመዲና ሰው ነው ሁለቱም ደግሞ በአንድ ቀቢላ ናቸው ከዝረጅ የሚባለው ቀቢላ ሁለቱም ጓደኛሞች ናቸው ዘመዳሞች ናቸው የአንድ ቀቢላ ሰዎች ናቸው አሁን ይህ ሰዓድ ብን ዑባዳ የሚባለው አዘነለት አዘነለት ለማን ለአብዱላህ ብን ኡበይ ብን ሰሉል ያኒ በዚህ አይነት ከሞተ ጀሀነብ ይገባል በዚህ አይነት ከሞተ የአላህ ቁጣ ይወርድበታል ብሎ እንደ ጓደኝነት ሄደና ምን አለው ያ አብዱላህ አሁን ያንተ ነገር ግልጽ ሆነ ከመዲና ወጥቶ አረብ አገሮች ደረሰ በጣም እንደተሳሳትክ በጣም መጥፎ ነገር እንዳደረግ ብዙ ወንጀሎች እንዳደረግ አላሁም መስክረዋል ነቢዩም መስክረዋል ህዝቡም አውቀዋል የሚያዋጣህ ልንገርህ አብዱላህ አለው ሂድና ወደ ነቢያችን እቅርታ ጠይቅ ይቅርታ ካልካቸው ደግሞ ነቢያችን ወላህ ወደ ኋላ አይሉም የስተግፊር ለክ አላሁመ እግፊር ለሁ አላሁመ እግፊር ለሁ ብለው ከአላህ ጋር ያስታርቁሃል አሉት ሰዓድ ብን ዑባዳ እንደዚህ አለው ቆንጆ ቆንጆ መልእክት ነበር ይህ ነገር ላኪን ምን አለው እንደዚህ ሲለው አንገቱን ጠምዘዝ አደረገና የክብሪያ እኮ ነው አንገቱን ወደ ኋላ ጠምዘዝ አረገ እኔ ወደ ሙሐመድ ሄጄ አሁን እኔ ቅርታ ልበለው አላደርገውም ባክተው ዞር በል ባክህ ለሰዓድ እኮ ነው እንደዚህ የሚለው ዘወር በል እኔ እጄ ቅርታ ልብል እና ይህቺ አንገቱ ጠምዘዝ አድርጎ የማክሮፍ ጉዳይ ታየበት ሰዓድ ምን አለው የአብደላህ አለው ወላሂ አላህ ቁርአን ሊያወርድ ነው ታቃለህ ምን ሊያወርድ ነው ይህችን አንገትህ ጠምዘዝ ያደረካት ቃል በቃል ከአላህ ትወርዳለች አለ ከአነ يعني قرآن دم من دم يورد كأنه يعلم الله كونه يا ساو انت درقو والله أهون يهن أنقته يتئبت أمزز يا دركات يهيتش بقرآن لتورد نتش ويلو علو لكن دالو قرآن ورد الله سبحانه وتعالى بزاك قالوا كونه قرآن يوردو من علي أمسنيو آية وإذا قيل لهم تعالوا يستغفر لكم رسول الله باكي يا عبد الله بن أبي ወደ ነቢያችን ሄደህ እስተግፍሩላህ በል ቢሏቸው አለ ለወው ርኡሰሁም አንገቱን ጠምዘዝ አድርጎ የክብሪያ ትዕቢትና የክብሪያ መልክ አሳየ ለወው ለይ ማለት ማጠፍ ማለት ነው ማዞር እና አንገቱን ጠመዘዘ ለወው ርኡሰሁም ወረአይተሁም የሱዱነ እንደገና ሁለተኛ ደገመው አላህ ወረአይተሁም የሱዱነ ይዘጋሉ ማለት ነው የጀናን መንገድ የእስልምናን መንገድ ከአላህ ጋር የሚያስታርቅ መንገድ ይዘጋሉ ወረአይተሁም የሱዱነ ይህ አንዱ ስንት ወንጀል አለ መጀመሪያ ከፍረዋል ሁለተኛ ለወው ርኡሰሁም አንገቱን በኪብሪያ መልክ ጠመዘዘ ከዛ በኋላ የአላህን መንገድ ዘጋ አራተኛና ከሁሉ የባሰ ወሁም ሙስተክቢሩን በትዕቢት ተፈንድቶ ሊሞት ትንሽ ነው የቀረው ኢደን ትዕቢተኞች ናቸው ሙሽሪኮች ናቸው ካፊሮች ናቸው ሙናፊቆች ናቸው ትዕቢተኞች ናቸው ይህ ሁሉ ያለው ጀሃነብ እንኳን ሲያንሳቸው ነው እነዚህ ሙናፊቆች ጀሃነብ እንኳን ሲያንሰው ነው ይህ አብዱላህ ብን ኡበይ ብን ሰሉል وهو في الدرك الأسفل من النار تقلتش في الدرك الأسفل من أتنو سبحان الله يعني أبو جهل إن أبو لهب إن فرعون يالقبابت كذابتاتش كذابتاتش يالو جهنم درك الأسفل إلم يالش ألما يمنافقوش بوتا بيتشان وزا كذابها لا من على من على الله سبحانه وتعالى يا محمد لنقره أو سواء عليهم استغفرت له أم لم تستغفر له لن يغفر الله لهم الله سبحانه وتعالى كزي آية مجمرة بسورة التوبة للا, للا آية ورده استغفرت لهم أم لم تستغفر لهم لو استغفرت لهم سبعين مرة لن يغفر الله لهم على الله سبحانه وتعالى يا رسول الله نعم سباق زين كان استغفار بالترق الله شون نزي منافقوش الله يغفر الله شون ላኪን የነቢያችን ፈህም የነቢያችን አረዳድ ይገርማል ነቢያችን ተስፋ አልቆረጡም ምክንያቱም አላህ ምንድን ነው ያለው ኢን እስተግፈርተ ለሁም ሰብዒነ መራ ሰባ ጊዜ እንኳን አላሁመ እግፊር ለሁም ብትለኝ አልገፍርላቸውም አሉ ነቢያችን ምን አሉ እንደዚህ ተረጎሙት አያው እንግዲህ አላህ የሚለው ሰብዒን ነው طيب واحد وسبعين مية مرة ثلاثمية مرة أربعمية مرة استغفار كدرك ግን ይቀበለዋል አላህ ያለው ሰብዒን ነው የሚል ያኒ የእዝነትና የገርነት እንትን ነቢያችን ተሰማቸውና አላህ አምጥቶ ይህችን አያወረደ ይህ ሰብዒን ያልኩት ለአጋንኖና ለምልክት ነው እንጂ አለ ሁም ለዚነ ምን አለ ሰዋኡን አለይህም አስተግፈርተ ለሁም አም ለም ተስተግፊር ለሁም ለን የግፊር አላሁ ለሁም ኢነላሃ ላ ያህዲ ልቀውም ልፋሲቂን አሁን ቆረጠው በቃ መቶ ጊዜ ሺህ ጊዜ ቢሊዮን ጊዜ ብታስተغፍርላቸው እኔ አልቀፍርላቸውም ብሎ ዘጋው በሩ ወነስአሉ ላህ ያ ረብ ያ ረብ ይህን አይነት ጀርባህን አትስጠን ወላ ለን የغፊር አላሁ ማለት እኮ ነው እስከ ቅያማ ቀን እስከሚሞቱ የአላህን ቁፍራን አያገኙም ምን አይነት ዝግት ነው ይህ ነው ወላሂ አልዓዚም ይህ እኮ ወንድሞች በጥልቅ ማሰብ ያለብን ይህ አይነት ወደ እኛ እንዳይወርድ ምን ዋስትና አለ አንተ እና የምትሰግዱ ሰዎችና የምትጾሙ አደለም እኔ አባባሌ እነዛ የማይሰግዱ በቁርአን የሚያሸፉ የማይጾሙ ያኒ ሴቶች ቢሆኑ ተገልጸው አጭር ለብሰው የሚሄዱ ዳንስ ቤት የሚያድሩ ዲስኮ የሚያድሩ ሪባ የሚበሉ የሰው ቤት የሚያበላሹ ይህን ከዲስፕሊን የራቁ የአላህ የሚያስቆጣ ነገር ሁሉ የሚያደርጉ ምን አሳወቀህ የመቅፊራ በር እንዲዘጋብህና የማይዘጋብህ መሆን እንዴት ታውቃለህ ሁሙ ልዓዱው ቃተለሁም ላህ እዚህ ደግሞ እስተግፈርተ ለሁም አም ለም ተስተግፊር ለሁም ለን የግፊር አላሁ ለሁ ለን ማለት ለወደፊት ማለት ነው እስከ ቅያማ ቀን ማ የግፊር አላሁ ለሁም ከዚህ የበለጠ ቅጣት ወላሂ ሰባት ሰማይ ፈርሶ ቢደበድቡህ ይሻላል በሁለት ትላልቅ ብረት መካከል አስገብተው ቢጨምቁህና ቢጨፈልቁ ይሻላል የእስትግፋር ነገር ሲዘጋብህ ግን ከዛ የባሰ የለም ከዛ በኋላ አላህ ምን አለ ሁሙ ለዚነ የቁሉን እንግዲህ በፊት ያለው አብዱላህ እብን ኡበይ ብን ሰሉል ከመካ የመጡ ሙሃጅሮች አብልተን አብልተን አጥግበን አወፍረን እኛን መምታትና የኛ የበላይ መሆን ጀመሩ ስለዚህ ምግብ አትስጥዋቸው እቤታችሁ አታቀርቧቸው ብድር አትስጥዋቸው ገንዘብ በቃ ቁረጧቸውና አባሯቸው ከመዲና ይላሉ ሁሙ ለዚነ የቁሉነ ላ ቱንፊቁ ዐላ መን ዒንደ ረሱልላህ ሐታ የንፈዱ በቃ ጭንቅ ብለው መሬት ጠባቸው ተቆጥተው ተናደው መዲናን ትተው እስከሚሄዱ ማለት ነው የንፈዱ እስከሚባረሩ እስከሚሸሹ እስከሚሄዱ ሐታ የንፈዱ ላኪን አላህ መለሰለት ይህ ገቢ የሆነው ውሽ እንትኑ ሞኝ የሆነው ሰው እንደዚህ የሚለው አላህ መለሰለት ምን አለ ወሊላሂ ኸዛኢኑ ሰማዋት ወልአርድ አንተ ብስብስ የሆንኩ መናጢ ዓብዱላህ ብን ኡበይ ብን ሰሉል የአላህን ርዝቅ መኽዘን እኮ ከአላህ እጅ እኮ ነው ካንተ አይደለም የርዝቅ ሁኔታ በሙሉ ከጤፍ ጀምሮ እስከ ከፍተኛው እንትን በአላህ እኮ ነው መኽዘኑ በአንተ መሰለህ እንዴ ወሊላህ ኸዛኢኑ ሰማዋት ወልአርድ ነገሩ እሱ አይደለም ወላኪን አልሙናፊቂነ ላ የፍቀሁን ላ የፍቀሁን ሁለተኛ ደገማት ምን ማለት ነው አይገባቸውም ልባቸው ተዘጋ መላሳቸው ለመጥቀስ አይችሉም ሁሉ ነገር ተዘጋባቸው አያቁም ግን የርዝቅ መኽዘን በሙሉ ከአላህ ነው ለፈለገው ሰፊ ርዝቅ ይሰጠዋል ለፈለገው ትንሽ ርዝቅ ይሰጠዋል ለፈለገው ምንም ነገር ርዝቅ አይሰጠውም ግን ተጨናንቆ ሆዱን ይመላል ማለት ነው ስለዚህ ያ አብዱላህ ኢብን ኡበይ እብን ሰሉል ረኢስ ልሙናፊቂን አታብሏቸው ብትልም ርዝቁ ከኔ ነው ካንተ አይደለም አለ እንደገና አንድ መጥፎ ነገር የተናገረው መዲና ስንሄድ ክብር ያለው ማን ነው ውድቅ የሆነውና ውርደተኛ ማን ነው ይታወቃል ያለው አላህ ምን አለው የቁሉን ለኢን ረጃዕና ኢላ ልመዲነቲ ለዩኽሪጀና አልአዐዙ ሚንሃ አልአዘል መለሳላቸው እንግዲህ አላህ ወሊላህ ልዕዘቱ ወሊረሱሊህ ወሊልሙእሚኒን ወላኪን ልሙናፊቂን ላ ያዕለሙን ሙናፊቆች አያቁም ተዘጋባቸው ነገሩ ክብር ትልቅነት ልዕልነት መጀመሪያ ለአላህ ነው ሁለተኛ ለረሱሉ ነው ሶስተኛ ለሙእሚኖቹ ነው እስከ የውም አልቅያማ አልዕዘቱ ሊላህ ወሊረሱሊህ ወሊልሙእሚኒን ጉዳዩ ግን ወላኪን ልሙናፊቂና ላ ያዕለሙን ይላል ስብሓንላህ አሁን የተቀረው በሌላ እንትን ያስገባናል እና እስከዚህ ድረስ ያለው ያኔ ብንከራከርበት ወንድሞት እንዴት ደስ ይለኛል ወላ? ተመልከቱ አሁን ስንት አያት ነው ያነበብኩት ስምንት አያት ነው እኔ እውነት ነው እንደዚህ አይነት አሳጥሬ የፈሰርኩት አያት የለም ይህ በመጅልሳችን ከስንት አመት ነው አልፈዋል ይህን አያት እውነት ነው በሶስት አራት ሰዓት ነበር የምፈስረው አሁን ግን እስቲ አሳጥሬ ነው የፈሰርኩት እና እስቲ እንከራከርበት ምን ታውቃላችሁ ስለ እነዚህ አሁን የተናገረው አላህ የተናገረው ነገር ምንድ ነው የምትጨምሩት እናንተ ሙናፊቅ መሆን ጥሩ ነው መጥፎ ነው ሁላችን እናውቃለን ሙናፊቅ ምንድነው ጉዳቱ ናም ሙናፊቅ እንዳትሆንስ ምን ምን ማድረግ አለብህ ከአላህ እንዳትጣላ አላህ ስብሓን ታላ በሩ በሩ ከዘጋብህ የቁል ስብሓን ታላ ከላ በል ራነ ዓላ ቁሉብህም ወንጀል ከበዛ ልቡ ጨለማ ይሆናል ይዘጋል አለኝ ከዛ ከቀጠለ ከቀጠለ ከቀጠለ ደግሞ ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ይላል ከዛ እንደገና የባሰበት ከባሰበት ደግሞ እንደገና ምን ይመጣል ሶስተኛ أفلا يتدبرون القرآን أم على قلوب أقفالها አም ማለት በል ማለት ነው እዚህ ላይ አላህ ስብሓን ተዓላ በቁርአን የማያስተነትኑ ቁርአን የማይገባቸው ቁርአን ለመቅራት የማይፈልጉ ከነጭራሱ የማይቀሩ ስለ ዲን የማይቆረቀሩ ሰዎች ይላል አላህ ስብሓን ተዓላ ማህተም ያትምባቸዋል በጆራቸው በምላሳቸው በልባቸው በአይናቸው ዝግት ያደርጋቸዋል ይላል ከዛ መጨረሻ ምን አለ ቁልፉ ልባቸው ዘግቶ ቁልፉ ወደ እሱ ይወስዳል ምን ማለት ነው አፈላ የተደበሩን አልቁርአን አም ያኒ በል አላ ቁሉብን አቅፋሉሃ ልባቸው በሊኮቶ በቁልፍ ተቆልፎ ያ መዝጊያው ቁልፍ አላህ በእጁ ላይ ያስቀመጠው ማንም ሰው ሊመነጥቀው አይችልም እዚህ ላይ ለመድረስም ምን ዋስትና አለህ አንተ ትዕቢተኛ ተው ተው ተው ተው ወላሂ ወንድማችን ሙስጠፋ ሙሐመድ ነው ስምህ አደለም አትሰግድም አትጾምም ቂብላም አታቅም በዝሙት እንትኑ ከሙሽሪኮች ሆነህ እስልምናን ታዋርዳለህ ከካፊሮች ሆነህ ያኔ ክብር ፈልገህ ከነሱ በእስልምና አሽሙር ትናገር ምን የማታደርገው ነገር አለ ተው ተው የውልህ ይህን የሙናፊቆች ነገር ስማና ትምህርት ይሁንብህ ነው ምለው ኢንሻአላህ ስለዚህ ከሱረት ልሙናፊቁን ስምንት አያ ተፈስረዋል ነገ ኢንሻአላህ የተቀሩት ስንት አያ ሶስት አራት አያ አሉ በእነሱ እንደመድማለን ኢንሻአላህ ማይክ ለእናንተ ልስጥ እስቲ ተናገሩ እስቲ ምላሳችሁን አውጡት ወላሂ ተናገሩ ስለ እነዚህ ና ማይክ ፍሪ